الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه إخوتي وأخواتي في الله فاليوم نبدأ من كتاب بلوغ المرام من أدلة الأحكام في كتاب الصلاة باب صلاة الخوف رقم الحديث 300 387 387ኛው ሐዲስ ላይ ነው የምንነሳው ኢንሻአላህ من يقرأ المثنى فليتفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعن صالح بن خوات عمن صلى مع النبي صلى الله عليه وسلم يوم ذات الرقاء صلاة الخوف أن طائفة من أصحابه صلى الله عليه وسلم صفت معه وطائفة, وطائفة وجاه العدو فصلى بالذين معه ركعة ثم ثبت قائما وأتموا لأنفسهم ثم انصرفوا فصفوا وجاه العدو وجاءت الطائفة الأخرى فصلى بهم الركعة التي بقيت ثم ثبت جالسا وأتموا لأنفسهم ثم سلم بهم متفق عليه وهذا لفظ مسلم ووقع في المعرفة لابن منده عن صالح بن خوات عن أبيه طيب እንግዲህ ሶላተል ኸውፍ በደንብ ተከታተሉ ብዙ አይነት አሰጋገር ስላለው የሚያመጧቸው ሐዲሶች እያንዳንዳቸው የተለያየ አሰጋገር ነው የሚያመጡት አሁን የሷሊህ ኢብኑ ኸዋት ሐዲስ ነው የምንቀራው ምን አይነት አሰጋገር እንደው በደንብ ተከታተሉት የሚቀጥለው ሐዲስ ላይ ደግሞ ሲቀየር ይገባቸዋል عن صالح ابن خوات صالح ابن خوات ከተባለው ታቢዒ ተዘገበ ከማን ይዞት አመን ሶላ مع النبي صلى الله عليه وسلم ከነብያችን ጋር ከሰገደ ሰው ይዞን ያወራው እንጂ እሱ እሳቸውን አላገኘም ታቢዒ ነው መቼ የውመ ذات الرقاع ذات الرقاع የምትባል ጦርነት ነች ذات الرقاع የተባለችበት ይላል ፀሐው በጣም ሙቆ ጫማቸው ተበጣጥሶ ሙቀቱን አልችለው ብለው ጫማቸውን እየሰፉ የተጓዙበት ጦርነት ስለነበረ ነው غزوه من غزوات النبي صلى الله عليه وسلم ነብያችን ወደ ሪያድ አካባቢ ወደ ነጅድ አካባቢ ገጦፋን የሚባል አካባቢ የዘመቱባት ዘመቻ ናት ዛቱ ሪቃ ማለት ይላል ዛቱ ሪቃ لانه يومها اصيب الصحابه رضي الله عنهم ሷሃቦች በጣም ችግር አጋጥሟቸው ነበር ወሁም ሁፋ ያለ ጫማ ሆነው መሬቱ በጣም አስቸግሯቸው ነበረ ስለዚህ እግራቸውን ለሙቀቱ ለምኑ ለድንጋው መከላከያ ድርቶውን ልብሱን እየተቀጠቀ እየተመጠሙ ቆዳ ያላቸው ቆዳቸው እየሰፉ የተጓዙበት ሰፈር ስለነበረ ነው ይላል እና የዛን በዛ ጦርነት ላይ ያሉ ከነብያችን ጋር ከሰገደ ሰው በመያዝ ሷሊህ ኢብኑ ኸዋስ ዘገበ ይለናል ምን አለ عمن صلى ከሰገደ ሰው ጋር ማን ነብይ ከነብያችን ጋር يوم ذات الرقاع ذات الرقاع በሚባለው ጦርነት ለታ ምንን صلاة الخوف። عمن صلى صلاة الخوف ማለት ነው የፍርሃት ሶላት የሚባል አለ የጦርነት ሶላት ከሌላ ሶላት ይለያልና ከሶላ የፍርሃት ሶላት ከሰገደ ሰው ማለት ነው አነ ጧኢፈተን የሆኑ ቡድኖች من اصحابه صلى الله عليه وسلم ከነብያችን ቡድን የሆኑ ሶለት ማአሁ ሶፈት የሚክታብ አለ መሰለኝ ያስከዳል ያው ሰልፍ ሰሩ ማለት ያው ለሶላት ማለት ነው ሶለት ማአሁ ካለም አብረው ሰገዱ ማለት ነው ሁለቱም ያስገዳል ችግር የለውም ሶለት ማአሁ ከሳቸው ጋር የሰገደች ቡድን አለች ወጧኢፋ የሆነች ቡድን ደግሞ ዊጃሃል ማለት በጥላት በኩል ጥላት ማለት ያው ጦር የገጠሙት ማለት ነው ከዚያ በኩል ሆኖ ሰልፍ ይዘው እየጠበቁ ማለት ነው ጥላትን ግማሾቹ ከነብያችን ጋር ይሰግዳሉ ግማሾቹ ጥላት ይጠብቃሉ ማለት ነው ፈሰላ بالذين معه ከሳቸው ጋር አብረው ሶፍ ከሰሩት ወይም ከሚሰግዱ ጋር ነብያችን ሰገዱ ስንት ረካዓተን አንድ ረካዓ ሰገዱ ኢማሙ አላሁ አክበር ሲል ለምሳሌ 10 ሰዎች አብረው አላሁ አክበር ይላሉ አንድ ረካዓ ሰግዶ ሲቆሙ ኢማሙ እነዚህ የሰገዱት እንግዲህ ምን ሊያረጉ ነው ثم ثبت قائما ነብያችን ቆመው ዝም አሉ ወአተሙ ለአንፉሲሂም እነዚህ አንድ ረካ ከነብያችን ጋር የሰገዱት ብቻቸውን ተነጥለው አንዳንድ ረካ ጨምረው ሄዱ ማለት ወደ እንትኑ ጥላት ወደ መጠበቅ ነብያችን ዝም ብለው ቆመዋል ثم انصرفوا ከዚያም ሄዱ ፈሰፉ ሰልፍ ሰሩ وجاه العدو በጥላት አቅጣጫ በኩል وجاءت الطائفه الاخرى ያቺ መጀመሪያ ስትጠብቅ የነበረችው ቡድን ደግሞ አንድ አስር ናቸው ብንል እነዛ ደግሞ መጡ መተው ኢማሙ እንደቆሙ ናቸው ነብያችን አለይሂ ሰላቱ ወሰለም ፈሰላ بهم الركعه አንድ ረካ ደግሞ እነሱን አሰገሯቸው ሁለተኛውን ረካ ማለት ነው አለቲ በቀየት የመጀመሪያዎች ጋር አንድ ሰግደዋል ነብያችን ካሁኖች ጋር ደግሞ አንድ ሲሰግዱ የቀረችውን ሁለት ረካ ነው ያው ሙሳፊርም ስለሆኑ በሁለት ረካ የሚጠናቀቀው ሶላቱ ثم ثبت جالسا አሁን ደግሞ ቁሞ ጠበቁ ነብያችን ወአተሙ ለአንፉሲሂም እነዚህ በስተመጨረሻ መተው አንድ ረካ ከነብያችን ጋር የሰገዱት አንድ ረካ ጨመሩና ሞሉ ማለት ነው ثم سلم بهم ከዚያም ነብዩ አለይሂ ሰላቱ ወሰለም አብረው እነሱ ይዘው አሰላመቱ ቁጭ ብለው ጠብቀዋቸዋል ማለት ነው ነብያችን ሰዎችን ሙተፈቁን አለይ وهذا لفظ مسلم ቡኻሪና ሙስሊም ዘግበውታል ይሄ የሙስሊም ዘገባ ነው ووقع في المعرفه المعرفه የሚባል ኪታብ ላይ ማን የኪታብ ስም ነው ለብኒ መንደህ የብኑ መንደህ ነው ሙአሊፉ ደራሲው ኢብኑ መንደህ ይባላል እዛ ዘገባ ላይ ይሄን ሐዲስ ሲዘግበው አን ሷሊህ ኢብኒ ኸዋቲን አን አቢሂ ቅድም አመን ሶላ ነበረ ከነብያሽ ጋር ከተገለሰው ጋር ነበር ያለው ማን እንደው ማን እንኳን አልተገለጸም አሁን ግን የኢብኑ መንደህ ዘገባ አልማሪፋ የሚባል ኪታብ ላይ የዘገበው አን አቢ ከአባቱ አባቱ ማን ነው ሷሊህ ኸዋት ማለት ነው خوات هو صالح ابن خوات من التابعين المشهورين خو ማን ሷሊህን ነው ታቢዕ የሚለው خوات ሱሐቢ ነው አብሮ ሰግዷል ነው አሁን ይሄ አሰጋገር ምንድነው ነብያችን አለይሂ ሰላቱ ወሰለም የተወሰኑትን ይዘው ኢህራም አደረጉና አሰገዱና ከዚያ ቆመው ዝም አሉ ነብያችን አብረው ተከተው ሰዎች ለብቻቸው አንድ ለካ ጨምረው አሰላምተው ሄዱ ከዛ እነዛኞቹ መጡና እንደቆሙ ነብያችን አለይሂ ሰላም ተከተሉ አንድ ረካ አብረው ሰገዱ ነብያችን ቁጭ ብለው ቀሩ ሁለት ረካ ሞልተዋልና እነኚህኞቹ አንድ ረካ ጨምረው አሁንም አሰላመቱ ሶላተል ኸውፍ የፍርሃት ሶላት በዚህ መልኩ ይሰገዳል አንድ አንዱ አይነት አሰጋገድ ይህን ይመስላል ማለት ነው ጨምሩና ባንድ እንየው وعن ابن عمر رضي الله عنهما قال غزوت مع النبي صلى الله عليه وسلم قبل نجد فوازينا العدو فصففناهم فقام رسول الله صلى الله عليه وسلم يصلي بنا فقامت طائفة معه وأقبلت طائفة على العدو وركع بمن معه وسجد سجدتين ثم انصرفوا مكان الطائفة التي لم تصلي فجاءوا فركع بهم ركعة وسجد سجدتين ثم سلم فقام كل واحد منهم فركع لنفسه ركعة وسجد سجدتين متفق عليه وهذا لفظ للبخاري ما شاء الله وعن ابن عمر رضي الله عنهما ከአብዱላህ ኢብኑ ዑመር ተዘገበ የሁለቱንም ያባቱንም የሱን ስራ አላህ ወደላቸውና አንሁ ቃለ ምን ጊዜም ቃለ ሲመጣ አንሁ አብሮ ይጨመራል በጽሁፍ ባይጻፍም ማለት ነው ማዕናው ሄዶ አብሮ እንደዛ ሲሆን ነው አንሁ ቃል እርሱ አለ ማለት ተዘገበ غزوت مع رسول الله صلى الله عليه وسلم ከነብያችን ጋር ዘምቻለሁኝ አለ ወደየት ቂበለ ነጅድን ያው ዛቱ ሪቃ ይመስላል ወደ ነጅድ አካባቢ ቂበለ ነጅድን بمعنى ጅሃተ ነጅድን ቂበል ማለት ጅሃተ እንደማለት ነው ወደ ደጋ አካባቢ ፈዋዘይነ العدو فاستقبلنا العدو ማለት ነው ጥላትን ተግጣጨን بمعنى قابلنا العدو وحاذيناه ፊት ተፋለምን ማለት ነው طيب فصاففنا ያው صاففناهم ሰልፍ ያዝንባቸው እነሱም ሰልፍ ያዙ ማለት ነው فصاففناهم فقام رسول الله صلى الله عليه وسلم يصلي بنا ነብዩ አለይሂ ሰላቱ ወሰለም ያሰግዱን ጀመር አለ فقام طائفه معه ከሳቸው ጋር የተወሰነችው ቡድን ቆመች واقبل طائفه على العدو በጥላት በኩል ሰልፍ እንዲያዙ ዘው ቆሙ ማለት ነው ወረካ ነብዩ ሩኩ አደረጉ ቢመማሁ አብሯቸው ኢህራም ካደረገው ሰው ጋር ወሰጀደ ሱጁድም አደረጉ ሰጅደተይን እንደተለመደው ሁለት ሱጁድ ማለት ነው ثم انصرفوا ከዛ ሄዱ አሁን አንድ ረካ ሳይጨምሩ ከቅድሙ ይለያል የቅድሞቹ ጨርሰው በሄዱት እነዚህ ግን አንድ ረካ ብቻ ከነጃሽ ጋር ሰግደው ሄዱ ወዴት መካነ ጧኢፋ ወደዛችኛይቱ ቡድን አለቲ ለም ትሰሊ ወደ አልሰገደችው ቡድን ቦታ ሄዱላቸው ተተኩላቸው ፈጃኡ እነዛ መጡ ቅድም ሲጠብቁ የነበሩት ፈረካ ቢም ረካዓተን بمعنى صلى بهم ركعه واحده عند ركعه ደግሞ በእነኚሁ አሰገዱ ነብዩ አለይሂ ሰላቱ ወሰለም ወሰጀደ ሰጅደተይኒ ሁለት ሱጁድም አደረጉ ثم سلم አሰላመቱ ነብያችን አለይሂ ሰላቱ ወሰለም فقام ተነሳ ኩሉ ዋሂድን እያንዳንዳቸው ምንም አሁን አብሮ ከሰገዱት ፈረከዓ ሩኩ አደረጉ ለነፍሲ ለራሳቸው እሳቸው ሰላም ነብያችን ثم ሰለማት ነብያችን ሰላመቱ እነኞቹ ግን አንድ ረካ ሰው የሰገዱት እየብቻቸው ቆመው 10 መሆኑ 20 አንድ አንድ ረካ ለየግላቸው ማለት ነው ተከታይ ስለሆነ ሁሉም ወሰጀደ ሰጅደተይኒ ፈረካ ለነፍሲ ረከዓተን ወሰጀደ ሰጅደተይኒ እያንዳንዱ ሰው ማለት ነው ከዛ ተጠናቀቀ ማለት ነው متفق عليه واللفظ للبخاري ይሄ የቡኻሪ ዘገባ ነው ያለነው። አሁን ከቅድሙ የሚለየው ምንድነው የቅድሞቹ ከነቢያች ጋር አንድ ረካ ሰግደው እዛው ደግሞ አንድ ረካ ጨምረው ነው የሚሄዱት ያሁኖቹ ግን የመጀመሪያዎቹ አንድ ረካ ሰግደው ሂደዋል በነዛ ቦታ ተተክተዋል እነዚህ ደግሞ ተመልሰው መጡ ከነቢያች ጋር ሰገዱ አንድ ረካ ነብያችን አሰላመቱ ነብያችን አሰላመቱ እነኞቹ ቆመው ጨረሱ ነው አሁን እዚህ ጋር ያልተገለጸው ምንድነው የመጀመሪያዎቹ አንድ ረካ እንደሰገዱ ነው የቀሩት አሁን ከዛ በኋላ መጡ አሁንም ሞልተው ሰገዱ ማለት ነው የሚሆነው እሺ አሁን صفه هذه الصلاه الصفه الثانيه من صلاه الخوف احد الاوجه السته ስድስት አይነት አስተጋገር ነው ያለው አሁን እንዴት ነው አየጃለ الامام الناس طائفتين ኢማሙ ሰዎችን ለሁለት ይከፍላል መጀመሪያ አጠቃላይ ያሉትን ተከታዮች ማለት ነው ግማሾቹን ጥላት ጠባቂ ግማሾቹን ከሳቸው ጋር ያቆማል ኢማሙ ከራሱ ጋር አንድ ረካ ያሰግዳቸዋል فيصلي بطائفه ركعه وسجدتين ثم تمضي الى جهه العدو ወደ ጥላት ትሄዳለህ ለመጠበቅ ሳይሞሉ ማለት ነው እነዛ መተው አንድ ረካ ይሰግዳሉ ነብያችን ያሰላምታሉ እነኞቹ ግን ቆመው ለየግላቸው ይጨርሳሉ ሄደው ይተኩላቸዋል እነዛም እንደዛው ማለት ነው ثم تاتي الطائفه الثانيه فيصلي بهم الامام ركعتين وسجدتين ويتشهد ويسلم وحده لتمام صلاته ساچو ሞልተዋላ ثم تعود هذه الطائفه الى مكان حراستها بدون سلام اها ሳያሰላሙት ነው የሚሄዱ ባሁንኛውም እያለ ነው ሁለተኛዎቹ መተው አንድ ረካ ያሰገዱት ثم تاتي الطائفه الغاش መጀመሪያው ትመጣለች ይተካሉ وتصلي في مكانها ቦታው ሰግዳለች ተቅለል ሊልመሺ ያው መህል መንጣት እንዳይበዛ ለማቅለል وتصلي في مكانها ذو ቦታው ላይ تمشي فتتم صلاتها وحدها ثم تاتي الطائفه الثانيه ያው تاتي ما ይቀጥላሉ እነዛ ይሽሉ ማለት ነው فتتم صلاتها وحدها لانهم لم يدخلوا مع الامام في اول الصلاه سبحان الله هذه الصفه تنقلاتها وحركاتها كثيره መቼ መንቀሳቀስ ብዙ አይነት እንቅስቃሴ አለው ቢሆንም ግን እዚህ ሶላተል ኸውፍ ላይ ተፈቅዷል ነው የሚለው እሺ ቀጥሉ وعن جابر رضي الله عنه قال شهدت مع رسول الله صلى الله عليه وسلم صلاة الخوف فصففنا صفين صف خلف رسول الله صلى الله عليه وسلم والعدو بيننا وبين القبلة فكبر النبي صلى الله عليه وسلم وكبرنا جميعا ثم ركع وركعنا جميعا ثم رفع رأسه من الركوع ورفعنا جميعا ثم انحدر ثم انحدر بالسجود والصف الذي يليه وقام الصف وقام الصف المؤخر في نح في نحر العدو فلما قضى السجود قام الصف الذي يليه فذكر الحديث وفي رواية ثم سجد وسجد معه الصف الأول فلما قاموا سجد الصف الثاني ثم تأخر الصف الأول وتقدم الصف الثاني وذكر مثله وفي آخره ثم سلم النبي صلى الله عليه وسلم وسلمنا جميعا رواه مسلم ولأبي داود عن عن أبي عياش الزراقي مثله وزاد إنها كانت بعصف بعصفان طيب <clears throat> ያሁኑ ደግሞ ሶስተኛው የሶላተል ኸውፍ አሰጋገር ነው የሚነግረን ልዩነቱን አሁንም ተከታተሉት وعن جابر رضي الله عنه قال جابر بن عبد الله ነው شهدت ተገኝቻለሁኝ مع رسول الله صلى الله عليه وسلم ከነብያችን ጋር ሶላተ الخوف የፍርሃት ሶላት ሲሰገድ فصففنا صفينا ሁለት ሰልፍ ነው ያዝነው አለ ሶፉን خلف رسول الله صلى الله عليه وسلم ከነብያችን ኋላ والعدو ሶፉን خلف والعدو بيننا وبين القبلة ጥላቱ የነበረው በቂብላ በኩል ነው ማለት ነው በይነና በእኛና በቂብላ መካከል ማለት ያው በፊት ለፊታችን ነው ማለት ነው ወደ ሶላት እንቆም فكبر النبي صلى الله عليه وسلم ነብያችን አላሁ አክበር አሉና ሶላት ገቡ ማለት ነው ወከበርና ጀሚዓን ሁለቱም ሶፍ አጠቃላይ ያለው ሁሉ ማለት ነው ሁሉም ወደ ቂብላቸው ስለሆነ ጥላቱ አሁን አያስቸግርም ሁሉም ወደዛ ይቆማሉ ሩኩ ላይ ነው የሚቸገሩት ሱጁድ ላይ ነው የሚቸገሩት እዛ ላይ ይቀያየራሉ በደም ተከታተሉት ሁላችንም ሁለቱም ሶፍ አላሁ አክበር አን ሁለቱም ቡድን ማለት ነው ثم ركع ነብያችን ሩኩ አደረጉ ወረካና ጀሚዓን ሁላችንም ሩኩ አደረግና ሩኩ ላይም ብዙ አያስቸግርም ማለት ነው ثم رفع راسه ከዚያም ራሳቸውን አነሱ ነብያችን ሚነ ሩኩ ከሩኩ ወረፋና እኛማ ተከታዮቹ አነሳን ጀሚያን አጠቃላይ ቆምን ማለት ነው ثم انحدر بالسجود ከዛ ነብያችን ተምዘገዘጉና ወደ ሱጁድ ወረዱ ወሰፉ الذي يليه ከሳቸው ቀጥ ያብሮ ያው እንደ ወታደር አሰልጥነውታል ሱሐባው የኋለኛው ሶፍ አብሬ ለህድ ያላለም ጠበቀ ወቃመ ሶፍ المؤخر ሁለተኛው ሶፍ እንዳለ ቆመ في نهر العدو በጥላት ፊት ለፊት ማለት ነው ያው ባሉበት ከቆሙ ጥላት ፊት ለፊት ስለሆነ አዎ ፈለማ ቀዶ ሱጁደ ነብያችን ሱጁድ እንደጨረሱ ቃመ ሶፍ الذي يليه ቀጥሎ ያለው ማለት ያው ከሳቸው ቀጥሎ ያለው ሶፍ ያብሯቸው የወረደው ተነሳ ያ ሲነሳ ደግሞ ይሄኛው ሊወርድ ነው فذكر الحديث حديث برجمو ዘግቦታል እኔ እዛ አሳጥረዋለሁ ይያሉን وفي روايه በሌላ ዘገባ ثم سجد ሁለተኛ وسجد معه الصف الاول ሚላል فلما قاموا ያው ከሳቸው ቀጥሎ ያለው እንደቆመ ሰጀደ ሳኒ ከኋላ የነበረው ሶፍ ሱጁድ ወረደ ዘው አንዱ ረካ ላይ ገና ثم تاخر الصف الاول የመጀመሪያ የነበረው ሶፍ ወደ ኋላ መጣ ወተቀደመ ሶፍ ሳኒ ቦታ ተቀያየሩ ማለት ነው ከኋላ የነበረው ወደፊት ከፊት የነበረው ወደ ኋላ እንደዛ ሆነው ደግሞ ቅድሚያ ደግሞ ለነኞች ሊሰጧቸው ማለት ነው ከዛ አንድ ረካ ጨመሩ ጨረሱ ወዘከረ مثله ማለት እንደዛኛው እንደ መጀመሪያው ረካ አሰጋገድ አሁንም የኋላኛው ሰፍ እየጠበቀ የፊተኛው አብሮ ወረደ ሁለተኛው ረካ ላይ ከዚያም ተነሳል ይላል ነው وفي اخره حديث መጨረሻ ላይ ثم سلم النبي صلى الله عليه وسلم እሳቸው ማሰላመቱ ወሰለምና ጀሚዓን እኛም አጠቃላይ አሰላመትን ሱጁድ ላይ ብቻ ይጠባብ የሚያስቸግረው ሱጁድ ስለሆነ ማለት ነው ከዚያ በኋላ ሁለቱም ቁጭ ቁጭ ባሉበት ሰዓት ጥላት ፊት ለፊት ለሚታያቸው ችግር የለም ቁጫት አብረን አሰላመት ይላል የሙስሊም ዘገባ ነው አቡ ዳውድ ከአቡ አያሽ ዙረቂ ከሚባለው በመጥቀስ مثله او مثله ይሄን የመሰለ ሐዲስ ዘግበዋል ነው ወዛደ ጨምሯል አቡ ዳውድ ዘገባ انها كانت بعصفان ይቺ አሁኗ ሶላት አሰጋገድ የት ቦታ ነው ካላችሁኝ ዑስፋን የሚባለው ቦታ ነው ዑስፋን ማለት ከመካና መዲና መካከል ያለች አገር ነች አሁንም ጽሁፍ አላት ዑስፋን የሚል በስድስተኛው ዓመተ ሂጅራ የውመል ሁዴቢያ የሚባለው የሁዴቢያው ስምምነት የሚባለው ያሁኑ በጅዳና በመካ መካከል ሹመይሲ የሚባለው ሁዴቢያ ይባል ነበር እዛ አካባቢ ላይ በመጡበት ሰዓት የተሰገደ ሶላት ነው ሲመጡ ማለት መንገድ ላይ كان النبي صلى الله عليه وسلم ومعه اصحابه محرمين في عمره حديبيه ለሁዴቢያ ዑምራ አድርገው ከመዲና መተው ነው እና ሲመጡ ኻሊድ ኢብኑ ወሊድ በፈረስ ላይ ሆኖ አላ ኸይር ሙሽሪኪን ማለት ያው ከሙሽሪኮች ጥላቱ በኩል ሆኖ አገኙት ዑስፋን የሚባል ቦታ ላይ 200 ፈረሰኛ ይዟል ኻሊድ ማለት ያው እንደምታውቁት የጦሩ አርበኛ ነው ያን ጊዜ ሲሰግዱለት በጣም ነበር የሚያደባው ለመምታት ማለት ነው ኻሊድ ሱሐቦችን አልቻለም ለምን የነብያችን አለይሂ ሰላቱ ወሰለም አሰጋገድ ያው መቼም ወሂ ነውና ለጥላት እንዳይመች አድርገው አሰገዱበት ففاتهم الهجوم على النبي صلى الله عليه وسلم واصحابه ሳቸውንም ሷሃቦቻቸውን ሊያጠቁ ነበር ተዘጋጁት ሶላ ሲሰግድልን እዛው ላይ እናሳያለን ነበር ያሉት አልተሳካም فاستعدوا للهجوم عليهم اذا دخلوا في صلاه العصر ظهر ላይ አልተሳካም አስር ላይ እንጠብቃለን አሉ فانزل الله صلاه الخوف ففاتت الفرصه خالدا ولله الحمد የስድስተኛው ዓመተ ሂጅራ ላይ ነው እንግዲህ ሷተ ኸውፍ መጀመሪያ የመጣው ያው በዛው ምክንያት አሰጋገው ተቀየረ እሱም ሳይሳካ ለቀረ ወዳውን አልቆየም እስልምናን ተቀበለ ነው ኻሊድ ይሄ ሶስተኛው የሶላተ ኸውፍ አሰጋገር ሲሆን ልዩነቱ መቼም ግልጽ ነው የሚከብዳቸው አይመስለኝም ቀጥሉ وعن خذيفة أن النبي صلى الله عليه وسلم صلى في الخوف بهلاء ركعتين وهو لا وهو وهو لا ركعتين ولم يقضوا رواه الأحمد وأبو داود والنسائي وصححه ابن باج ابن حبان ومثله عند ابن خزيمة عن ابن عباس የት ነው የምቀረው ትክክል ናት طيب ችግር የለም طيب وللنساء وللنساء ኡስታዝ እኔ ኪታብ ላይ ምናልባት ተከታታይ ሆኖ ነው መሰለኝ አሁን ከተቀራው ጋር የተያያዘ ነው። አሁን ወኒሳ የሚለው ወሊኒሳ የሚለው እሱን ልቅራ። እኛ ጋር ቁጥር አለው እኛ ጋር ቁጥር አለው። መርሐባ ወሊኒሳኢ ወሊኒሳኢ ሚን ወጅሂ አኸረ ሚን ጃቢሪን አነ ነቢይ ሰለላሁ ዐለይሂ ወሰለም ሰላ ቢጣኢፈተይን ሚን አስሓቢሂ ረካዓተይን ثم سلم ثم صلى بآخرين أيضا ركعتين ثم سلم جزاك الله خير وللنسائي من وجه آخر በሌላ በኩል ኢማሙ ነሳኢ ነሳኢ ኒሳኢ እንግዲህ ይላሉ አን ጃቢርን ከጃቢር በመጥቀስ ረዲየላሁ ዐንሁ ስራውን አላህ ወደለትና አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሶላ ቢጧኢፈቲን በሆነች ቡድን ሰገዱ ምን አስሐቢሂ ከባልደረቦቻቸው በተወሰኑት ቡድኖች ረካዓተይኒ ሁለት ረካዓ ሰገዱ ይሄ ደግሞ አራተኛው አሰጋገድ ነው የመጀመሪያውን ቡድን ሁለት ረካዓ ሰገዱት ከዚያስ ثم سلم አሰላመቱ እሳቸው ثم صلى باخر ركعتين ثم سلم ይሄ ነብያችን ሁለት የሰገዱ ማለት ነው የመረሻ ሁለት ረካ ሰገዷቸው ሁለት ረካ ሰገዷቸው ለምንድን ሁሉም በነብያችን ተከትሎ መስገድ ይፈልጋል ተሰውዶች ብቻ ይዘው ከሰገዱ ሌላው ቀር ይለዋል ከዚህ አንፃር አይሆን ጥላትንም በመከላከል ግማሹ ይጠብቃል ግማሹን አሰግደው ሸኙ ደግሞ ግማሹ መጣ አሰግደው ይሸኙት ማለት ነው እንግዲህ ፈርድ በሚሰግድ ሱና በሚሰግድ ሰው ፈርድ መከተል ይበቃል ይሄው የመጀመሪያው ፈርድ የነብያችን የሁለተኛው ሱና ነው ማለት ነው ወሚስለሁ ለአቢ ዳውድ የዙ አይነት ዘገባ የነሳይ አይነት ዘገባ የአቡ ዳውድ ዘንድ ማለ ባይሆን አን አቢ በክረተ አቡ በክራ ከሚባለው ሷሃቢ ነው የዘገቡት እንጂ ማለት ነው ይሄ የት ነው ይሄ ሶላት የተሰገደው አሁንም ዛቱ ርቃ የሚባለው ቦታ ላይ ነው ይላል طيب አሁን ለነብያችን ስንት ረካ አሰገዱ ማለት ነብያችን ሁለት አራት ረካ ነው የሰገዱት ሁለት ላይ አሰላምተው ማለት ነው ሰዎቹሳ ሁለት ሁለት ረካ ነው የሰገዱት ማለት ነው وعن حذيفة رضي الله عنه أن النبي صلى الله عليه وسلم يا الله ملكتنيا صلى سجدوال صلاة الخوف يفرحة صلاة بهؤلاء ركعة በእነኚህ አንድ ረካዓ وبهؤلاء ركعه በእነኞቹ አንዳንድ ረካ ወለም ይقض ደግሞ ለየት ያለ አምስተኛ አሰጋገር ስንት ረካ ሰገዱ ማለት ነው ነብያችን ሁለት ረካ ተከታዮቹ አንዳንድ ረካ ብቻ ሰገዱ ማለት ነው رواه احمد وابو داود والنسائي وصححه ابن حبان ابن حبان ትክክለኛ ሐዲስ ብሎታል ሐዲሱ صحيح ነው ማለት ነው እንግዲህ ሶላቱ ኸውፍ ረካዓቱን የሚለው ቦታም አለ የሳቸው ሁለት ሆነ ለሚለው ያው ቅድም ግማሾቹን ሁለት ረካ አሰግደው ግማሾቹ ሁለት ረካ እንዲያሰገዱት የሳቸው ማሆን ያው አንድ ረካ ነው የሰገዱት ግን ለሌሎቹ ለማሰገድ ደግሞ ደገሙት ማለት ነው ስለዚህ በአንድ አንድ ረካ ተብቃቁ ሁሉም ማለት ነው የሚያሳየው ይሄ አራተኛው ነው አምስተኛው ደግሞ وعن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم صلاه الخوف ركعه على اي وجه كان አሁን የቀራነውን ነገረ ማለት ነው ሶላተ الخوف በምንም አይነት ይሰገድ አንድ አንድ ረካ ነው መሰገድ ያለበት ብለዋል ነው የሚለው በዛር ዘግቦታል ሰነዱ ግን ደከም ያለ ነው ኢማሙ ሻፊዒ ይሄ ሐዲስ ላ يثبت ምንም ቢሆን ዋጋ የለውም ብለዋል ኢብኑ ሐጀርም ያው ضعيف ነው ብለዋል እና haythamim ضعيف ነው ብለውታል ኢማሙ አህመድ ما اعلم في هذا الباب حديثا صحيحا በዚህ ዙሪያ ሌላም ሶሂህ ሐዲስ አላየሁም ብለዋል ስለዚህ ሐዲሱ ውድቅ ሆኗል ምንም ሆነ ምን ሶላተ ኸውፍ አንድ ረካ ነው የሚለውን ነገር ሐዲሱ ضعيف ሆኗል ያለቀ ጉዳይ ነው ይሄኛው ግን ሶሂህ ነው አሁን ቀድም የቀራ ነው ሶላቱ ኸውፊ አንዱን ቡድን አንድ ረካ ሰገዱ አንዱ ቡድን ደግሞ አንድ ረካ ሰገዱ የሚለው ያው የዚህን ሐዲስ ማዕና ይዛል ማለት ነው ባይሆን ይሄ ምን ጊዜም ቢሆን ወጅን ካነ በምን አቅጣጫ ይሁን አንድ ረካ ነው ማለት ነው እንጂ ለየት የሚለው ሶላተ ኸውፍ አንድ ረካ ብቻ ቢሰግዱ ይቻላል ማለትን ያሳያል ነው ሶላተ ኸውፍ መሽሩዕ ቢልኪታቢ ወሱና በቁርአንም በሐዲስም የጸደቀ ነው ሱሐቦችም የተስማሙበት ነው ኢጅማዕ አለበት በሉ እስከመቼ ኢላ ቂያማ እስከ ቂያም ቀን የሚቀጥል ሁክም ነው አልተሻለም ማለት እንደገና አሁንም አሰጋገዱ በተለያየ መልኩ ይሰገዳል እንደ ሁኔታው እንደ ግድ አንድ አቅጣጫ ይሰገድ ቢባል የጥላት አመጣጥ የጦሩ ኃይለኝነት ምናምን ሊለያይ ይችላል ስለዚህ በተለያየ መልኩ መስገዳቸው በዚህም በዚህም የተመቻቹን አሰጋገድ መስገድ ትችላላችሁ ብለው ለማስተማር ነው ይላል የሚገርመውና የሚደንቀው ጦርነት ላይ ሆነው ሶላት መስገዳቸው እኛ ትንሽ ወባ ከያዘን ሶላት እንደው ማንሰግድበት ጊዜ ብዙ ነው እነሱ ግን ጦርነት ላይ ሆኖ ጀማዓ እኮ አልተውትም لا تسقط الصلاه حال المصايفه والتحام الحرب بلا نزاع በሰይፍ እየተማዘዙ እየተቃሉ ባሉበት ሰዓት እንኳን ቢሆን ሶላትን ማሳለፍ አይቻልም አይደለም ማሳለፍ ከአግባብ በላይ ማዘግየትም አይቻልም <clears throat> ለዚህም ብሎ አላህ فإن خفتم فرجالا او ركبانا የሶላት አሰጋገዱ ቅጡ ካስቸገራችሁ ቆማችሁም ጋልባችሁም ቢሆን ስገዱ ነው የሚለው ፈሰሉ رجالا በእግራችሁ ቆማችሁ ማለት ወሰሉ ሩክባናን ጋልባችሁም ስገዱ ብቻ ወደ ቂብላን ስገዱ ቂብላ ማግኘት የማይችሉበት ጥላት ለምሳሌ በጀርባ ከሆነ ወደ ቂብላ መዞር አይቻልም ስለዚህ ወደዛ ሄዳሉ ሩኩ ስጁድን እየጠቀሱም ቢሆን ይሰግዳሉ ማለት ነው እዚህ ጋር አንዳንድ ዑለማዎች ጥላት የከበበው ሰው ከጥላት አምልጦ እየሮጠ ባለበት ሰዓት ሶላ ከደረሰበት እንደሚችለው ሆኖ ይስገድ ይላሉ ግድ ወጭ ብሎ ማን መሬት ላይ ወርዶ ይስገድ አንልም በቅሎ ላይ እንኳን ሆኖ መስገድ ይችላል ይላሉ መሮጫ ብቻ ሰዓት ከሆነ ያለው ማለት ነው እንደገና መሳሪያውን ይዞ መስገድ ይቻላል ወለኹዙ አስሊሃተሁም ይላል አላህ ጥንቃቄያቸውን ያድርጉ መሳሪያቸውን ያዙና ይስገዱ ይላል ነው ሶላተ ኸውፍ ላይ መሳሪያ መያዝ ይወጅባል የለም ይወደዳል የሚል ነገር ነው خلاف ያለው እንጂ በቀላ በቀም አይደለም ስለዚህ ይወጅባልም የምንልበት ሰዓት ይኖራል ይወደዳል የሚባልበት ሰዓትም ሊኖር ይችላል እንደ ስጋቱ መበርታትና እንደ ስጋቱ ድክመት ማለት ነው وعن ابن عمر رضي الله عنهما مرفوعا ليس في صلاه الخوف سهو اخرجه الدارقطني باسناد ضعيف دارقط عبد الله بن عمر ናቸው የዘገቡት مرفوعا ማለት ነብያችን ጋር የደረሰ ሲሆን ነው የሚለው ሐዲሱ ደካማ ነው ليس في صلاه الخوف صلاه الخوف ላይ ሳሁ የሚባል ነገር የለም መርሳት በመርሳቱ ምክንያት ሱጁድ ይውረድ የሚባል ነገር የለም اخرجه الدارقطني باسناد ضعيف ለምን ሶላተ ኸውፍ ዋጅብን ለተወ ለረሳ አይደል እንዴ ለተወ ሰው ሶላተ ኸውፍ ላይ ግን አውቆ ነው የሚተውት ሶላተ ኸውፍ ላይ መቀመጥ ባለባቸው ሰዓት ላይቀመጡ ይችላሉ አብረው ስጁድ አለባቸው እየተጠባበቁ ነው የሚሰግዱት ፈርዱን እንኳን ያቀያየሩ ነው እየሰገዱ ያሉት ስለዚህ በዚህ ሰዓት ረሳልና ሰጅ ሰው ይውረድ የሚባል ነገር የለም ነው ሸኸ ዑሰይሚን ናቸው ሰለላሁ ሰውየው እየሰገደ እያለ አንበሳ ቢመጣበት ሶላቱን ሳይቆርጥ መስገድ ይችላሉ ያሏቸው ውዶ ካልጠፋበት ይችላል አለው ያው አንበሳ ሲመጣ ውዶ ያስፈታል ማታቸው እና ውዶ ካልጠፋበት ይስገድ አሁንም ሶላተል ኸውፍ ላይ ብዙ ነገሮች ተቃይረው እየተሰገደ እያለ ሶላተል ማንሰየሰው የሚባል ነገር የለም ነው የሚለን ለምን የሶላተ ኸውፍ አሰጋገድ ከሌላው ሶላት በጣም ስለሚለይ ነው እሺ ሰዓት ካለ እንደው ወሳይ ደርሰን ዳር ቅሩ وعن عائشة رضي الله عنها قالت قال رسول الله صلى الله عليه وسلم الفطر يوم يفطر الناس وال والأضحى يوم يضحي, يضحي الناس رواه الترمذي عن عائشة رضي الله عنها أنها قالت قال رسول الله صلى الله عليه وسلم الفطر يوم يفطر الناس والأضحى يوم يضحي الناس رواه الترمذي ምንድነው ነብዩ አለይሂ ሰላቱ ወሰለም አልፍጥሩ የሚፈጠረው ረመዳን የሚፈጠረው ጠቅላላ ሰው የሚያፈጥር ቀን ነው የውመ ይፍጥሩ الناس ሰው ሲያፈጥር ነው ብቻውን አንድ ሰው ዛሬ ማፍጠር አለብኝ ብሎ የሚያፈጥረው ነገር አይደለም እንደውም ዑለሞች ዝጋ ምን ያሉ እንደው ጨረቃ ቢያይ እንኳን ብቻውን ከሆነና ሰው ካልተቀበለው እኔ አይቻለሁ ብሎ ማፍጠር የለበትም አጠቃላይ ጀማዓው አብሮ ማፍጠር አለበት ማለት ወላዱሃ አይደል አዱሃ ማለትም يوم يضحي الناس ሰዎች ዛሬ አይደል አዱሃ ነው ብለው የሚያከብሩትና በዓሉን በዓል የሚያደርጉ ቀን ነው መሆን ያለበት ይላል ትርሚዝ ዘግበውታል ሐዲሱ ሐሰን ነው ደረጃው ይላል يوم يفطر الناس من الافطار ያውማት ኤዱ ኤድ የተደረገ ቀን ነው ህዝቡ ኤድ ሲያደርገው ነው ኤድ የሚደረገው ለማለት ነው ኡዱህያ ማለት ያው በዒድ አልአድሃ ጊዜ ስለምናርድ የሚታረደው ረፋድ አካባቢ ነው ኡዱህያ ይባላል ማለት ነው አተዒዱ ለየውም አልአድሃ ለዒድ አልአድሃ ዒድ የሚደረገው ሰዎች ዒድ የሚያደርጉ ቀን ነው እንጂ በተናጠል የሚሆን ነገር የለም ሻዓዎች አስቸጋሪዎች ናቸው ሁልጊዜ አውቀው ሆን ብለው ሙኻለፋ ስለዚህ የረመዳን ዒድ የሚሆነው ሰዎች ዒድ የሚያደርጉ ቀን ነው የአዱሃም እንደዛው ነው ከማለት ማዕናስ ነው ማል ጀማዓ ነው ከጀማው ተገንጥላችሁ አትሄዱ ነው ሻዝ እንዳትሆኑ ተገንጥሎ መሄድ የለባችሁም በሐሳብ አሁን አንድ ነገር መሆን ያለበት ነው فإن من شذ شذ في النار ተብሏል ተኩላ የምትበላው ከፍየል ተነጥላ ሄደችው ነው ተብሏል ከጀማዓተል ሙስሊሚን መነጠርም የለብንም ነው በዛው ሰይጣን እየገፋፋ ምን ጊዜው ከሰው ጋር እንዳንስማማና እንዳንቀጥል ያደርገናልና ማለት ነው ለማንኛውም ዒድ አልአድሃ ዒድ አልአድሃ የሚሆነው ሁሉም ሰው የሚያከብረው ቀን ነው እያለ ነው ዒዱ ዒድ የተባለበት እንግዲህ ሶላት ዒድ ነው እየነገረን ያለው لانه يتكرر በየአመቱ ስለሚመጣ ስለሚደጋገም ዒድ የሚባል ስያሜ ተሰጥቶታል لكل امه اعيادها ማንኛውም ህዝብ የበዓላት ቀናት አላት ወለኩም ለእናንተ ደግሞ አዩሃል ሙስሊሙን ዒድ አልፍጥርና ዒድ አልአድሃን አላህ Subhanahu Wa Ta'ala በዓል አድርጎላችኋልና በእነዚህ ቀናቶች ተደሰቱ በዓሉን በዓል አድርጋችሁ አሳልፉ ብለዋል ከዛ ውጭ ግን መውሊድ ነብይ ذكر الاسراء والمعراج يوم بدر يوم الفتح يوم الهجره እየተባለ መውሊድ የሚባላል እሱ እሱ ቢድዓ ነው ለና ዒዳን ሁለት ዒድ ነው ያለን አመታዊ ሳምንታዊ ጁሙዓ አንድ ዒድ ነው ያለን የጁሙዓው የራሱ የሆነ ህግ አለው የአመቱ የዒድ ፍጥርና የዒድ አድሃም የራሱ የሆነ ህግ አለው ማለት ነው طيب ስለዚህ እንደ በተነገረንና በታዘዝነው እንዲሁም ሱሐቦች ሰለፎቻችን ባሳለፉት አከባበር ነው የምናከብረው ከዛ የተለየ አከባበርም አናከብረው እነሱ ባላከበሩበት አናከብረው እነሱ ባከበሩበት ነው የምናከብረው ላለፉት ለቀደምቶቻችን ዲን ያልሆነ ለኛ ዲን አይሆንም ለነሱ ዒባዳ ያልሆነ ለኛ ዒባዳ ሊሆን አይችልምና ማለት ነው طيب وعن أبي أمير بن أنس أن عمومتي له من صحابه أن ركبا أن ركبا جاءوا فشهدوا أنهم رأوا الهلال بالأمس فأمرهم النبي صلى الله عليه وسلم أن يفطروا فإذا أصبحوا أن يغدوا إلى مصلاتهم رواه أحمد وابن داود وهذا لفظه وإسناده صحيح وعن أبي عمير بن أنس عن عمومة له من الصحابة أن ركبا جاءوا فشهدوا أنهم رأوا الهلال بالأمس فأمرهم النبي صلى الله عليه وسلم أن يفتروا وإذا أصبحوا أن يغدوا إلى مصلاهم رواه أحمد وأبو داود وهذا لفظه طيب حديث صحيح نو ابو عمير نذقبو يا انس جهونو كمان عن عمومه له عن عمومه له ካክስቱ እንደማለት ነው የሱ ከሆኑ አክስቶቹ ማለት ነው من الصحابه ከሷሃቦቹ አነ ረክበን የሆኑ ቡድኖች ማለት ነው ረክብ ማለት ያው ጀማዓ ማለት ነው ረክብ ማለት ጀምዑ ራኪብን ወሩኩብ ያው ብዙን ጊዜ መንገድ የሚጓዝ ሰው የመጋለ ባህሪ ስላለው ምን ይባላል ረክብ ይባላል ጃኡ መጡ ወደ ነብያችን ፈሸሂዱ መሰከሩ አንነሁም እነርሱ ራአውል ሂላለ ጨረቃን እንዳዩ ቢላምሲ ትናንት ጨረቃ አይተናል ማታ ላይ አሏቸው ትናንት ማታ ላይ ጨረቃ አይተናል አሏቸው فامرهم النبي صلى الله عليه وسلم ነብያችን አዘዟቸው አን ይፍጢሩ እንዲያፈጥሩ እንዲያፈጥሩ አዘዟቸው ወዲያው ማታ ማለት ነው ወይዳ አስበሑ እንዳነጉ ነገ ጧት ላይ አን ይغዱ እንዲጓዙ ኢላ ሙሰላሁ ወደ መስገጃቸው ቦታ ረዋሁ አህመድ ወአቡ ዳውድ ለፍዙም ያቡ ዳውድ ነው ሰነዱም ትክክለኛ ዘገባ ነው አለ እዚህ ጋር ሶላተል ዒድ መቼ መሰገድ እንዳለበት በደንብ ነው እየነገረን ያለው አሁን أن المعول عليه في ثبوت الصيام والافطار والحج وغيرها رؤيه الهلال እንግዲህ ሐጅም ሆነ የጾም ጉዳይም ሆነ የማፍጠሩ ጉዳይ ዋናው መመኪያችን የጨረቃ መታየት ነው እንጂ በሂሳብ ምን ሄደው ነገር አይደለም ጨረቃ ደግሞ በአይን ብቻ መታየት አለባት በመሳሪያ ብቻ በመሳሪያ አይደለም በአይናችን ነው የመሳሪያው ትንሽ ስለሚያጎላ ያልተወለደውን ጨረቃ የተወለደ ያስመስል ይችላል لا ريب انه ثبت في السنه الصحيحه واتفاق الصحابه انه لا يجوز الاعتماد على حساب النجوم ከዋክብት እየቆጠሩ የዘንድሮ ዒድ በዚህ ቀን ነው የዘንድሮ ኢፍጣር በዚህ ቀን ነው የሚሉት ተቀባይነት የለውም ከሸሪዓ ያፈነገጠ በኮከብ ቆጠራ የሚሄድ ሰው ሙብተዲዕ ነው የሚሆነው ሙኽጢ ነው የሚሆነው علم الحساب ጭራሽ አያስከድም ነው እንዲባጥም የለውም ይላል ጨረቃ መታየት ብቻ ነው የምናየው አለዛ ደግሞ 30 ቀን ከሞላ ጨረቃ ባናይም እናፈጥራለን ማለት ነው እዚህ ላይ አነ ሻሂደ لا يعنت ولا يكشف عيبه عند اداء الشهاده አንድ ሰው መጥቶ ጨረቃ ይቻለሁ ምናምን ሲል አንተ ቀጣፊ አንተ እንትና አንተ ምንድነህ አይባልም ማለም يكن هناك ሪበቱ ወሸኩ في شهادته ምስክርነቱ ላይ የሚያጠራጥር ችግር ከሌለ በስተቀር ነው የሚለው ያው ዳኛ የሆነ ሰው ሐላፊ የሆነ ሰው በደንብ ማስተዋል አለበት ተሐሪ ማድረግ አለበት እነዚህ ሰዎች ምን አይነት ሰዎች ናቸው ምስክር የሚሰጡት በምን ላይ እየሰጡ ያሉት እንቀበላቸው አንቀበላቸው የራሱ የሆነ የሚወስደው ነገር ይኖራል ሌላው አንድ ሁክም ዋጅብነቱ የሚመጣው ሲደርሰን ነው ካልደረሰን ለምሳሌ ትናንትና ጨረቃ ተወልዷል ዛሬ ማፍጠር ነበረብን ለማፍጠር ጨረቃ መወለዱን አላወቅንም እኛ ጨረቃ መወለዱን ካላወቅን ምንድነው የምናደርገው እስከምን ሰማ ድረስ ያው ረመዳን ነው ብለን ነው የምንይዘው እነዚህ ሰዎች መጥተው ሲመሰክሩ አፍጥሩ አሏቸው ለምሳሌ የመጡት ሰዎቹ አመሻሽ ላይ አሶር ላይ ዙህር ላይ ሊሆን ይችላል አስፈጠሯቸው ግን ለሶላተ ዒድ ነገ ጧት ማልደን ሄደን እንሰግዳለን ማለታቸው ሰዓት አልፏላ ሌላው وجوب الفطر ነው እኛ ኤዲ አይደለም ረመዳን ብለን ጾመን ነበር ጨረቃ ታይቷልና ዛሬ ቋይ ጾም ሲሉን ወዳው ነው የምናፈጥረው ያን اليوم الذي هم صائمون فيه عيد የዒድ ቀን ነው አይጾሙ እነዛ ሰዎች ጨረቃ ከታየ ስለዚህ አፍጥሩ አሏቸው ወደው አፈጠሩ ግን አሁኑ ዒድ እንስገድ ያላሉ ዒዱን ነገ ጧት ነው ሄደን እንሰግደው ያሉት ጧት ላይ ማለት ነው ሌላው ሶላተ ዒድ የመጀመሪያው ቀን ቢያልፍም አያልፍም ስለዚህ በበነጋው ጧት ምለው ሰገዱ ማለት ነው ባይሆን ሰዓቱ ያው ረፋ ላይ የሚሰገደው ከዛ ውጭ አይሰገድም አሶል ላይ ምናምን ላይ አይሰገድም ሌላው ሶላተ ዒድ ዋጅብ ነው የሚሉ ሰዎችም ይሄን እንደማስረጃ ወስያሉ ለምን ውጡ ብለው አዘዋል ሐታ ወራባ ላይ ያሉ ሴቶች እንዳይቀሩ ውጡ እያሉ ማዛቸው የዒድ ጉዳይ አስፈላጊና ወሳኝ ዋጅብ ቢሆን ነው የሚሉ አሉ አንዳንዶቹ አይ ሱናነቱ በጣም የተጠና ነው ለማለት እንጂ ዋጅብ አይደለም የሚሉም አሉ አላየሃል ለሶላተ ዒድ በነቂስ በነፍስ ወከፍ መውጣት እንዳለብን ነው የምንሰግደውም የማንሰግደውም ሴቶች ለምሳሌ ማለት ነው እሺ አንድ ሐዲስ ቅሩ وعن أنس رضي الله تعالى عنه قال كان رسول الله صلى الله عليه وسلم لا يغدو يوم الفطر حتى يأكل تمرات يأكلهن وترا وترات أخرجه البخاري وفي رواية وفي رواية معلقات ايش وعن انس رضي الله عنه قال كان رسول الله صلى الله عليه وسلم لا يغدو يوم الفطر حتى يأكل تمرات ويأكلهن وترا أخرجه البخاري وفي رواية معلقة ووصلها أحمد ويأكلهن أفرادا كأنس تزجب سلون الله سبحانه وتعالى ولدنا أنه قال أنس بن مالك قال من على ካነ ረሱላህ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ ነበሩ ላ ይغዱ ማልደው የማይወጡ ነበሩ የውም الفطر የፍጥር ቀን አይወጡም ነበር ጧት ላይ hatta ያኩለ ተመራትን ተምሮችን እስከሚበሉ አይወጡም መቼ ዒደል አድሃ ላይ ነው አይደል ዒደል ፍጥር ላይ ማለት ነው ዒደል አድሃ አይደለም ዒደል ፍጥር ላይ ነው ለምን ረመዳን ጾመን የከረምነው ወደ ሶላተ ዒድ ስንሄድ አፍጥረ ነው የምንሄደው ስናፈጥር በተምር ነው የምናፈጥረው ወያኩሉሁና ውትራ ሲበሉ ደግሞ ሶስና አንድ ያስገቡትም ማለት ነው አንድ አንዷን ነው የሚያስገቧት አንዷን በልተው ደግሞ አንዷን ደግሞ አንዷን ነው አخرجه البخاري በሌላ ዘገባ وفي روايه معلقه ማለት የቆመ ማለት ነው ሙዓለቃ ለምሳሌ ሱሐባ ላይ የቆመ ወይም ከዛም በታች የቆመ ሊሆን ይችላል ሙዓለቃት ወወሰለها አህመድ አለ ሙዓለቅ የቆመ አይደለ የቆመውን ደግሞ ቀጥሎ ቀርተውታል ኢማሙ አህመድ ነው የሚለው መውሱል አድርገውታል እዛው ነብያችን ጋር ገጥመውታል ማለት ነው ወያኩሉሁና አፍራዳ ውትርና ፈርድ አፍራድ ያው አንድ አንዷን ይበሉ ነበረ ማለት ነው ተምር ሲበላ አንድ አንዱን ፍሬ መብላቱ ሱና ነው የዒድ ፍጥር ላይ ወደ ሶላት ከመውጣታችን በፊት እኛ ገንፎ ነው የምናውቀው አይደል ተምር ይበሉ ነበረ ነው ያግራሽ ገንፎ ተምር ከሌለ ገንፎ ልበላ ይችላል አላየህ አፍጥሮ መህር እንደሚወደድ ነው የሚያሳየው ከተገኘ ተምር ተምሩንም ሶስት ፍሬ በዚሁ በነቢያችን አለይሂ ሰላቱ ወሰለም አበላል መልኩ አፍጥረ መህር እንዳለብን ነው እደላቱ ሐራይ ግን ሳንበላ ነው ምን ሄደው ሰግደን መተን እናርዳለን አርደን ጉበቱ ምኑን ቅጠሎ በቀል ጠፍጠፍ አድርገን በሱ ተቋደስ ነው የሚባለው ሱናው እሱ ነው ኢንሻአላህ ሰዓታችን እየተመናመነ ነው 397 ላይ እናቆማለን هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته